السلام عليكم ورحمة الله وبركاته الحمد لله الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه ومن اهتدى بهداه واتبع سنته إلى يوم الدين اللهم لا علم لنا إلا ما علمتنا وعلمنا ما ينفعنا وانفعنا بما علمتنا يا رب العالمين مستمعي الأكارم نتدارس اليوم من كتاب بلوغ المرام من أدلة الأحكام في كتاب النكاح في باب عشرة النساء رقم الحديث ثمانمائة وواحد وثمانين ዛሬ ኢንሻአላሁ ተዓላ ከብሉግ መራም ኪታቡ ኒካህ ላይ 881ኛው ሐዲስ ላይ የምንነሳ ሲሆን ርዕሳችንም ባሎች ከሚስቶቻቸው ጋር እንዴት መኗኗር እንዳለባቸው በእስላም የምናይበት ህግ ይሆናል ማትን የሚቀራ ሰው فليتفضل مشكورا بسم الله الحمد لله الصلاة والسلام على رسول الله صلى الله عليه وسلم وعن جابر رضي الله تعالى عنه قال كنا مع مع النبي صلى الله عليه وسلم في غزاة فلما قدمنا المدينة ذهبنا لندخل فقال صلى الله عليه وسلم أمهلوا حتى تدخلوا ليلة يعني إشاء لكي تمت لكي تمتشط لكي تمتشط شيعة وتستهد مغيبة متفق عليه وفي رواية البخاري إذا طال أحدكم الغيبة غيبته غيبته فلا تطرق أهل الليل طيب وعن جابر رضي الله تعالى عنه أنه قال كنا مع النبي صلى الله عليه وسلم في غزوة فلما قدمنا المدينة ذهبنا لندخل فقال صلى الله عليه وسلم أمهلوا حتى تدخلوا ليلا يعني عشاء لكي تمتشط الشعيثة وتستحد المغيبة متفق عليه وفي رواية البخاري فإذا أطال الغيبة فإذا أطال أحدكم الغيبة فلا يترك أهله ليلا آه، كجابر ابن عبد الله كذب جابر ابن عبد الله من على قال አለ ኩና ነበርን مع النبي صلى الله عليه وسلم ከነብያችን ጋር ነበርን መቼ የት في غزوه ሆነች ዘመቻ ላይ ሆነች ዘመቻ ላይ ተጉዘን አብረን ነበርን ባጋጣሚ እና ከመትንበት ቦታ እየተመለስን فلما قدمنا المدينه مدينه المنوره ስንጠጋ ወይም ለመግባት ስንቀርብ ذهبنا لندخل ቀጠልን ጉዟችንን ማነው ذهبنا ማለት لندخل ወደ ከተማዋ ልንገባ ከተማዋ አፋፍ ላይ ደርሰው ለመግባት ቀጠል ነው የሚለው ተጓዝን فقال صلى الله عليه وسلم ነብያችን ሰለላሁ ዐለይሂ ወሰለም እንዲህ አሉ አምሄሉ ተረጋጉ ቀስበሩ አሁን አንገባም አሉ ሐታ ተድخሉ ለይላ ከሰዓት እንደማለት ነው ወይም አመሻሽ ላይ ትገቡ ዘንዳ አሁን ቀስበሉ ተረጋጉ ሮጥ ሮጥ ብላችሁ በቀን እንዳትገቡ ማለታቸው ነው ለምን ይመስላችኋል ወደ ማታ አካባቢ እንድንገባ ቀስ በሉ ያኒ ኢሻአ ሌሊት ማለት በጣም ውድቅት ላይ የሌሊቱ ውድቅት ላይ ማለት ሳይሆን ኢሻአ ማለት ነው ኢሻ የሚሰገድበት አካባቢ ሰዓት ላይ ማለት ነው እንግዲያ ሰው አይሰማም ስራ የዋለው ሰው ስራውን ጨርሶ እረፍት የሚያደርግበት ነው የማይተኛበት ሰዓት ገና እንደ ዋና ፍላ ራስ መንቀሳቀሻ ላይ ስለሆነ በዛ ሰዓት ሁሉም የማይተኛም እና አመሻሽ ላይ እንገባ ዘንድ አይሻ አካባቢ እንደርስ ዘንድ አትሩጡ ቀስበሉ አሉን ለምን አስፈለገ ቀን መግባት እየቻል እስከዚያ መጠበቅ ለምን አስፈለገ ከተባለ ሊከይ ተምተሽቶ ሸይተቱ ጸጉሯን አንጸባ አንጨባራ የነበረችዋ ሴት መቼም ሲወጣ ወጥ ወጥቆ ሰርተው አይበሉም ይባላል እናንተን ሳይሆን ሌሎችን ነው ስንፍና ይመጣል አባወራ ሲኖር ነው በደም ሴቶች እኮ ምግብ ሊበሉ የሚችሉት ይላል እና ያው ባሏ ወጣ ካለ ያላት ዝግጅትነት ይቀንሳልና ማተንከባከበው አትንከባከበውም አሁን እሷስ እስከምትዘጋጅ ድረስ ጸጉሯን እስከምታበጥረው ድረስ ማለት ነው ማን አሽዒፈቱ ማለት ጸጉሯ ተንጨባሮ የነበረችው ሴት ስሬቷ ፈታታ የነበረችው ስሬቷን የተለያዩ ስሬቶች አሉና እንግዲህ ለባል የሚመቹ ያን እስከምታደርግ ማለት ነው ወተስተሂድ المغيبه مغيبه ማለት የራቀች ማለት ነው ፈለገው ግን ባሏ የራቀባት ነው ሰማምርቃለ እሱ ሲርቃት ያው ሰምራቆ ስለማይቀር ወተስተሂድ المغيبه ባሏ የራቀባት ሴት ያው የብልቷን አካባቢ ጸጉር እስከምታነሳው ማለት ነው وتستحد ማለት بمعنى تزيل المرأة الشعر المرغوب في ازالته ማንሳቱ የሚፈለገውን ጸጉር እስከምታነሳው ድረስ ማለት ነው የት የት ያለው መነሳት እንዳለበት እንግዲህ እንደሚፈልግ ያው ታውቁታላችሁ ተስተህደ የሚለው بالحديده ሙሲያው ሚላጭ ማለት ነው በሚላጭ እስከምታነሳው ይላል አው ቢአይ ወሲለት ጸጉር ማንሻ ብዙ ነገሮች መተዋልና በሚላጭም ባይሆን በሌላም ነገርም ቢሆን መነሳቱ የሚፈለገውን ጸጉር እስከምታነሳው ድረስ ተረጋጉ እንዳሁኑ ስልክ የለም መጣን የለም ስለዚህ ከተማው ጠጋ ብለው መታየት ሲጀምሩ እዛ አካባቢ ይቆማሉ ማለት ነው እዛ አካባቢ ያርፋሉ ማን ባሻጋሪ መጡ መጡ ይባላል ወይ ደግሞ አንድ ሰው ይልካሉ የሆነ ነገር ከዛ በኋላ ይሰማማል ማለት ነው እንዳሁን ስልክ የለም አሁን አሜሪካ አንድ ነገር ተሰራ አሁን እንሰማለን ያን ጊዜ የለም ስለዚህ ዝግጅቷን እስከምታደርግ ድንገት ዘው ብላችሁ የምትወዳት ምስል እንዲያጠራት እያሉ ነው የሰኔ ጅን መሳካ ትቸገራለህ ማለታቸው ነው አይተዋል እንዳትረኝ وفي روايه البخاري يا بخارينا مسلم ዘገቡት ሐዲስ ነው وفي روايه البخاري በቡኻሪ ዘገባ ደግሞ فاذا اطال احدكم الغيبه غيرون በፈታም ብጉልኝ غيبه ከሆነ ሐሜት ነው የሚሆነው غيبه ከሆነ መራቅ ነው فاذا اطال ባረዘመ ጊዜ احدكم አንዳችሁ الغيبه ከቤተሰቡ ርቆ መቆየትን ስደትም ሆነ ምን ሆነ ሄዶ የቆየ ከሆነ فلا يترك اهله ليلا ቤተሰቡን ሌሊት መቶ ዘው ብሎ በር እንዳይቆረቁር እያሉ ነው والسماء والطارق فلا يترك ማት ውድቅት ላይ አይምጣ ማለት ነው አጥሩቁ አልመጂኡ ቢልሌሊ ከጉዞ ድንገት በሌሊት መምጣት ጥሩቅ ይባላል አዘንግቶ አንዳንድ ተንኮለኛ ባል አሁንም አዘንግቶ ይመጣል የሚስቱን ማንነት ለመፈታተን አዘንግቶ ሊገባ ይችላል ሸሪዓው ግን ይሄን አይፈቅድም ሚስቴ ምን ሰራች እኔ ስወጣ ራሷን ታከብራለች ወይ ምን ትላለች ወይ እኔ ስወጣ የሚተከሰው ወይ የሚገባ ሰው አለ ወይ ብሎ ማጥናት ተገቢም አይደለም ዲን ማስተማርና ራሷን በራሷ እንድትጠብቅ ማድረግ እንጂ በድንገት ዘው እያሉ ትዳሩን መፍታት ነው የሚመጣው እንጂ የሚመጣ ጥቅም የለም ይሄ እንዳይሆን ሌሊት አይግባ ብለዋል ነው እንግዲህ እዚህ ጋር اذا اطال احدكم الغيبه የሚለው ዛሬ ወጥቶ ነገ የሚመለስ እንግዲህ እንትን ባል አለ ዛሬ ጧት ወጥቶ ማታ የሚገባ አለ ይሄ ችግር የለውም ማለት ነው ለምን እንደሚመጣ ይታወቃልም ሩቅም ቦታ አልሄደም ግን ሰፋ ያለ የ15 ቀን የ20 ቀን ጉዞ የተጓዘ ሰው አንደኛ መምጣቱ አይታወቅም ሁለተኛ በስለቆየ የባለቤቱ ዝግጅትም ያን ያክል ነው የሚሆነውና ድንገት እንዳይገባ ማታቸው ነው طيب ይሄ ሐዲስ በርካታ ነገሮችን ነው ሀይቃ የሚያስተምረን ለወንዶች ምክር ነው ለሴቶችም አስተምሮት ነው فيه توجيه النبوي كريم በጣም የተላቀ ትልቅ መልእክት ነው ነብያዊ የሆነ ትልቅ መልእክት ነው አንድ ባል ከባለቤቱ ጋራ ሙቃበላ እንዴት ማድረግ እንዳለበት ተራርቀው ቆይቶ ለመገናኘት ምን አይነት ዝግጅት ማድረግ እንዳለባቸው ሴቶችም መዘጋጀት እንዳለባቸው ወንዶችም ድንገት ዘጉ ብለው እንዳይገቡ ትምህርት የሰጠበት ነው والحال التي يحسن ان يراها عليها መምጣቱ ወሬ ካሰማ ሊያያት በሚፈልገው ሚስቱን ሊያያት ሊገናኛት ሊያገኛት በሚመች ባህሪ እንዲያገኛት ነው ጭስ የምትጫጫሰው ምን እስከምትጫጫስ ማለት ነው ሽቶ የምትቀባባው እስከምትቀባባ ማለት ነው እስከምትረጫጭ ጸጉሯንም በታት ላይ ነበረችው ያው በተለያየ ዲዛይን እስከምታስተካክል ማለት እስከምትሰራው ማለት ነው ሁለተኛው وهذا التوجيه الكريم والتعظيم الحكيم ما ما في اثر من متعه حسيه بين الزوجين ይሄ እንደዚህ ባለ መልኩ መዘጋጀቷ የሚሰጠው ተጨባጭ ሆነ በባልና በሚስት መካከል ተጨባጭ ጥቅም ከመስጠትም ባሻገር فإن فيه بقاء للعشرة كريمة ይሄው ያማረው ፍቅር ያማረው ትዳር የመቀጠል ባህሪ እንዲኖረውም ያደርጋልና ነው ድንገዘዋለ ማለቱ ነው ርቆ ለቆየ ባል ቤተሰቡን መምጣቱን ማሳወቅ ይጠበቅበታል አንድ ቢዋዕድ ሙሐደድ من الليل ሌሊት ላይ በዚህ ሰዓት እገባለሁ ብሎ ወይም ቀን ላይ በዚህ ሰዓት እገባለሁ ብሎ አሁን ላይ ግን وقد سهل الله سبحانه وتعالى الاتصالات የመገናኛ አውታሮችን አመቻችቷቸዋል فبامكان الزوج تحديد الساعات التي سيقدم فيها የሚገባባትን ሰዓት ብቻ መናገር ነው በስልክ በጀዋል እ በመገናኛ ሶሻል መገናኛዎች ማለት ነው طيب ሌላው ظاهر الروايتين التعارض ሁለቱ ዘገባዎች የመጋጨት ባህሪ ታይባቸው አዟሂሩ ይላል የትኛውና የትኛው فاذا اطال احدكم غيبه የሚለው የላይኛው ደግሞ ራቀም ማራቀም የሚለው ይመስላል وجمع بينهما الحافظ في فتح الباري فقال الجمع بينهما ان الامر بالدخول ليلا لمن ايوا የላይኛው ምንድነው የሚለው ቀስበሩ አምህሉ hatta تدخلوا ليلا ያለው ሌሊት መግባት አለባቸው የሚለው ይሄኛው ደግሞ ፈላ ይጥሩቅ አህለሁ ለይለን የሚለው ቤተሰቡ ጋር ሌሊት መግባት የለበትም እያለ ነው ዛሂሩ ሐዲሱ ስለ የተጋጨ ይመስላል ነገር ግን ቀስበሉ ሌሊት ገቡ ዘንዳ ማለት እንደሚገባ እንደሚደርስ ላታወቀ ባል ነው ፈላ ይጥሩቅ አህለሁ ለይለን ማለት ደግሞ እንደሚመጣ በዛ ሰዓት ያልተናገረ ባል ሌሊት መግባት የለበትም ማለት ነው فاستعدوا فاستعدوا له والنهي لمن لم يفعل ذلك ሌሊት ተገቡ ዘንድ ማለታቸው ያው መምጣታቸውን ያሳወቃችሁት ማለታቸው ነው ሌሊት እንዳይገባ ማንኛውም ሰው ባንሱ ጋር ማለት መምጣቱን ላላሳወቀ ባል እንጂ እመጣለው ካለማ ቀድሞ ምን ችግር አለው ተዘጋጅተህ ተጠብቀዋል ማለት ነው ተፈጠሩ ቅሩ وعن أبي سعيد الخدري رضي الله عنه قال قال رسول الله صلى الله عليه وسلم إن شر الناس عند الله منزلة يوم القيامة الرجل يفضي إلى امرأته وتفضي إليه ثم ينشر سرها أخرجه مسلم بعدين بعد أن ليو ملكتنا الشهر زي ما هون وعن ابي سعيد الخدري رضي الله عنه قال قال رسول الله صلى الله عليه وسلم ان اشر الناس عند الله منزله يوم القيامه الرجل يفضي الى امراته وتفضي اليه ثم ينشر سرها اخرجه مسلم ابو سعيد الخدري ናቸው ሐዲሱን ይዘግቡልን ነብዩ ሰለላሁ ዐለይሂ ወሰለም እንዲህ አሉ ይሉናል ኢነ አሸረ الناس አሸር የሰው እኩይ ተግባር ባለቤት ማለት ነው በጣም አሸር የሚለው በጣም ሸረኛ ማለት ነው አላህ አላህ ዘንድ የሰው መጥፎ ማለት መንዚለተ ከደረጃ አንፃር يوم القيامه በዕለተ ትንሳኤ በዕለተ ቀምቀን አረጁሉ ሰውየ ነው ምን አይነት ሰው ምን ያደረገ ይፍዲ ኢለ ምራአቲሂ ወደ ባለቤቱ ጉያ የሚገባ ወይም የሚጠጋ ማለት ነው ይፍዲ የሚጠጋ ወፍዲ ኢለይ እሷ ደግሞ ወደ እሱ የምትጠጋ ማለት ነው طيب ያው መጠጋጋት ማለት ያው ግንኙነት ያደረጉ ማለት ነው ሌላ አማርኛ የለውም ግንኙነት አድርጋ ወይም አድርጎ ثم ينشر سرها ከዛ በኋላ ሚስጥሯን የሚናገር ወንድ ሚስጥሩን የምትናገር ሴት እነዚህ ሰዎች መጥፎ ናቸው ነው እንግዲህ የባለም አህዋል ብዙ ነው የምታቁ ታቁታላችሁ የማታቁም ታቁታላችሁ ወደፊት ኢንሻአላህ የሴቶችም ጉድ እንደዛው ነው ሁሉም የራሱ የሆነ አህዋል አለው የራሱ የሆነ ባህሪ አለው ያንን ማንም በሌለበት ጨለማ ለብሶ ያየውን ባህሪ ያየውን አህዋል ቀን ላይ ለህዝብ ለሰው የሚያሰላልፍ ማለት ነው ለሰው የሚናገር ማለት ነው እሷም እንደዛው ምንም ይሁን ምን የባል ጉዳይ በግንኙነት ሰዓት ያሉ ነገሮችን አሳልፎ ለፈለገ ቅርብ ጓደኛሽ ተሆን የፈለገው ቅርብ ጓደኛ ይሆን እንዳትናገር እንዳትናገሪ የሚናገር የምትናገር የሰው መጥፎ ማለት ደረጃው ስለዚህ መጨረሻ መጥፎ ቀምቀን ይህ አይነቱ ሰው ነው እያሉ ነው ተወርቶ ያልቅም በዙሪያ የሚያወሩ ሰዎች በጣም ብዙ ናቸው አخرجه ሙስሊም ሙስሊም ዘግቦታል ነው ሐላል ሚስቱን ከማንኛውም ተደብቆ እንዲያደርግ የተፈቀደለት ሐላል ባሏን ከማንኛውም ሰው ከአባቷም ከእናቷ ተደብቃ እንድታደርገው እንጂ በአደባባይ እንደ እንስሳ አልተፈቀደም ቂያም ቀን ሲመጣ ግን ይደረጋል ተባለ አሁንም አይጠፋም አንዳንድ ቦታ አይተው እንዳላዩ ሆኖ ካላለፉ በስተቀር አንዳንድ ከተማ ላይ ሱብሃንአላህ ውጭ ሳንሄድ አዲስ አበባ ወደ ብርጭቆ አካባቢ ያን ጊዜ ሄድ ያየነው ጉድ አጅብ ነው በቃ ነብዩ ሰለላሁ ዐለይሂ ወሰለም ቂያም ቀን ሲመጣ የተሳፈሩ الناس ከማ የተሳፈዱ الحمير ነው ያሉት አህያ እንደሚገናኝ በአደባባይ ይገናኛሉ ብለው ቂያም ቀን ሲመጣ አላየሃል ከሚስቱ ያየው ከባባ ያየችው ማውራት በጣም ደረጃን መጥፎ የሚያደርግ ንቃም ቀንና ተጠንቀቁ ለማለት ነው طيب ከዚህ ሐዲስ የምንወስደው ትምህርት ቢኖር ምንድነው አዘውጁ مع زوجته لديهما اسرار جنسيه እንግዲህ የወሲባዊ የሆነ በርካታ ሚስጥሮች አሏቸው ባልና ሚስት ማለት ነው هذه الاسرار هي في الغالب مداعبات ብዙን ጊዜ ሚስጥሮች ጭውውቶች ናቸው تحصل بين الزوجين በባልና በሚስት መካከል የሚፈጠሩ የሚገኝ ሆነ መቼ ወሲባዊ ግንኙነት በሚፈጽሙበት ሰዓት ወይም او انها امور من عيوب الاعضاء التناسليه በብልት ዙሪያ የሚታዩ ነውሮችም ሊሆኑ ይችላሉ በሷም ሆነ በሱ በኩል هذه اشياء في غايه السريه بينهما የመጨረሻ ሚስጥራዊ የሚባል ተግባር ቢኖር እነዚህ ናቸው ለማንም የማይነገሩ ማለት ነው ባልም የሆነ ትንሽ የችግር ካለችበት ማንም ሊያቀበት አይፈልግም እሷም የሆነ ችግር ካለችበት ማንም ሊያቀበት አትፈልግም ፈየክራሃኒ አን يطلع عليها احد ማንም ሊያቀባቸው የማይፈልጉት የሆነ ባህሪ ነው ያንን ወስዶ ያጋለጠ ያጋለጠች ማለት ነው ለዚህማ فإن النبي صلى الله عليه وسلم وصف الذي يخون امانته من احد الزوجين فيطلع الناس على ما دار بينه وبين زوجه في تلك الحال او ما راه من زوجه من عيب انه شر الناس عند الله تعالى واحطهم منزله እንግዲህ ታማኝነቱን የተሰጠውን አማና ወይም የተሰጣትን አማና የሚክድንና የሚያፈርስን የማይወጣን ባል ወይም ሚስት ነብዩ ሰለላሁ ዐለይሂ ወሰለም ምናሉ ሸረና ሳሉ መንዝለተ አሸረና መንዝለተ ከሰው በጣም ደረጃው ዝቅ ያለ መጥፎ ማለት ይህ አይነቱ ሰው ነው አሉ የባልና የሚስት ሚስጥር ወደ ውጭ ማውጣት حرام ነው ይጠላል ሳይሆን حرام ነው طيب يعتبر الاسلام على العلاقات الجنسيه بين الزوجين امرا محترما له اعتباره اسلام በባልና በሚስት መካከል የሚፈጠሩን ወሲባዊ ግንኙነት ክብር ያላቸው ክብር ያለው ቦታ ያለው ደረጃ ይሰጠዋል ስለዚህ ያን የተከበረ ወሲባዊ ግንኙነት በጣም በመጥፎ ሁኔታ መገለጽ እና ጠብቁ አንዱ ባንዱ ላይ አንዱ ሚስ በባሏ ባል በሚስቱ ላይ ድንበር አልፎ ሚስጥር ማውራት የለም ነው በተለይ አንዳንዶችማ ሲለያዩ አውዙ ቢላ ሚስት ብሎ ይዟት የነበረችውን በሆነ ምክንያት አልግባባ ብሎ ከተለያዩ ሲጀመር እሷ የኔ ሚስት አይደለችም ይላል ይዟት እኮ ኑሯል እንደው እኔን ጥፋተኛው ትዳሩን ከመሰረተ በፊት እኮ አስወርድ ያለች መባል ሰምቼ ነበር ይላል ዝም ብርግ አድርጎ ማለት ነው እ ከሬ ከሬ ፍሬንዷ ነበር ይላል ከዛ በኋላ ወሚን العجب ይሄንን ስም አጥፍቶ ደግሞ ነገ ነገ ወዳ ደግሞ ሊታረቁ ይችላሉ መልሰው ስለዚህ የያዛት ሚስቱንም ይሁን የፈታት ሚስቱን የያዘችውን ባሏንም ይሁን የተዋትም የተዋቸውን ባሏን ሚስጥር አይወራም ባለበት ተከርኖ ምን ይበል ባለ እዛው ይብሰል ነው ሌላው አሁንም በወሲባዊ ግንኙነት ሰዓት ያሉ ጭውውቶች ማንም ሳይገድባቸው ሙጥለቀ ሑርያ አለ في هذه الحال ሙጥለቀ ሑርያ ነጽነት የሚባለው እዛ ላይ ነው በአስፋልት ላይ ራቁት መሄድ ሳይሆን እዛ ቦታ ነው ራቁት የተፈቀደው ለምን ከተባለ لانها ترغب احد الزوجين እንዲህ ያሉ ጭውውቶች እሷንም ሆነ እሱንም ሞራል እንዲኖር መነቃቃት እንዲመጣ ያደርጋልና እንደውም እዛ ቦታ ላይ ውሸት ተፈቅዷል የሚባል ነገር አለ እዛው ጭውውት ላይ ውሸት እስከ መፈቀድ ድረስ ተፈቅዷል ምናልባት እኒህ ምስጢሮች ይባክነውብኛል ሰው ፊት ይወራብኛል የሚል ነገር ከመጣ ምን ይሆናል ሰውየው ወይም እሷ ምን ታደርጋለች ልታደርጋቸው የፈለገችውን እንቅስቃሴዎች ትቀንሳለች እሱም እንደዛው ያን ጊዜ ደግሞ ሌላ ስም ሞራል አያመጣም ያ ደግሞ ለሁለቱም ጉዳት ነው እሱ ስንፈት ካመጣ ሴት ተጎዳች እሱ ብቻ ነው የሚጎዳው እሷም ነች እሷም ላይ መነቃቃት ከጠፋ እሱ እንደዛው ችግር ላይ ይወርቃል ማለት ነው ጉዳት ይመጣበታል ነው ይሄ እንዳይሆን ሁለቱም ጥንቃቄ አድርገው እዛ ቦታ ላይ ሆርያ አግኝተው ያው የሚፈልጉት ነገር ማድረግ አለባቸው እንጂ ነገ ያወራብኛል ነገ ታወራብኛለች ካለ አደጋለሁ በሉ ቀጥሉ ሸርህ ማያስፈልገው ቦታ ሸርህ አበዛው وعن حكيم بن معاوية عن أبيه قال قلت يا رسول الله صلى الله عليه وسلم ما حق زوج أحدنا عليه قال تطعمها إذا أكلت وتكسوها إذا أكسيت ولا تضرب الوجه ولا تقبح ولا تهجر إلا في البيت رواه أحمد وأبو داود والنسائي وابن ماجه وعلق البخاري بعضه وصححه ابن حبان والحاكم طيب አሁን ባል በሚስቱ ሚስት በባሏ ላይ ምን ሀቅ አለ የሚለው ነገር ሊነገረን ነው አሁን ያሳለፍነው ሚስጥርን መደበቅ እንዳለባቸው ነው እዚህ ጋር አንዳንድ ሐዲሶች ስንቀራ በተጓዳኝ አብራርታ ሐዲሶችን ማንሳትም የግድ ይላል አሁን ሚስጥር አታባክኑ ብሏል በሰውየው ላይ ችግር አለበት እሷ ላይ ችግር አለባት ታፍኖ ዝም ብሎ እስከ መጨረሻ ይቀጥል ስንል መነገር ያለባቸው ነገር የግድ ነው ካልተነገረ ሰው መሙን ካላወራ ህክምና ያገኝም ተብሏል አይደል ባላይ ችግር ካለ ለማንም ወጣታው ወተሻታውሪ ማለት እንጂ እሱን ነግሮ ወደ ህክምና መሄድ ካልቻለ ህክምና ማውሰድ ከሆነ እሷ ዝም ብላ ስሜቷን አመቃ መኖር የለባትም የግድ መናገር የሚጠበቅባት ቦታ ይኖራል እሱም እንደዛው ከባለቤቱ ማግኘት የሚፈልገውን ወይም የሚጠብቀውን ነገር ሳቤ ከቀረ ሚስጥር ነውና ደብቀህ ኑር ምንም ሳታይ ተቀመጥ የሚለው ነገር የለም ችግር ከሆነ ያው ያን ችግር ሊቀርፈው የሚችለው አካል ጋር ሁለታቸው የመጀመሪያው ናቸው እነሱ ካልጨረሱት ሌላ ጣልቃ ሰው መግባት ያለበት ከሆነ የግድ ሊገባ ይችላል ደርኡል መፍሰዳ مقدم عن جلب مصلحه ጥቅምን ከማምጣት ጉዳትን መከላከል ይቀድማል ነው ሁለት ጉዳቶች ከመጡ ደግሞ ትልቁን ተከላክሎ ዝቅተኛው መወሰድ ነው እና እኒህ ነገሮች ትንታኔ የሚያስፈልጋቸው ነገሮች ይኖራሉ ያው የግድ የሆነበት ቦታ ላይ ለሚመለከተው አካል ለዶክተር ሊሆን ይችላል ለምን ነገር ያለባትን ችግር ያለበትን ችግር ሊነጋገሩ ግድ ነው ህክምናውን ለማግኘት ማለት ነው አለዛ ደብቀው እንትን ካሉት ችግሩ ሊቀረፍ አይችልም ነው وعن حاكم بن معاوية عن أبيه رضي الله عنه قال قلت يا رسول الله ما حق زوج أحدنا عليه قال تطعمها إذا أكلت وتكسها إذا اكتسيت ولا تضرب الوجه ولا تكبح ولا تهجر إلا في البيت رواه أحمد وأبو داود والنسائي وابن ماجه وعلق البخاري بعضه وصححه ابن حبان والحاكم حكيم بن معاويه ከአባቱ عن ابيهما ከአባቱ ከሙአዊያ ይዘዋወራ ምን አለ አባቱ ሙአዊያ قال قلت يا رسول الله አንቱ የአላህ መልእክተኛ ሆይ አልኳቸው ይላል ما حق زوج احدنا عليه የእያንዳንዳችን ባል ያለበት ሀቅ ምንድነው በሱ ላይ ለሚስቱ ሊያደርገው ያለበት ግዴታ እሳቸው መልስ ሲሰጡ ቃል አሉ ቱጥዒሙሃ ልታበላት ነው ሐቅ ያለብህ አሉ اذا አከልተ በበላህ ጊዜ ስበላ አብላት የራስክን ኩርሽማ ገበልተህ ምግብ ገብተህ ምንም ያላያል ሰማ መስለህ ገብተህ ማደር አይደለም ስትበላ አብላት ወተክሱሃ اذا اكتسيت በለበስክ ጊዜ አልብሳት ማለት ነው ወተክሱሃ ታለብሳን ነው اذا اكتسيت اذا لبست በለበስክ ጊዜ እንደገና አንዳንድ ጊዜ ጥፋት ካላት አደብ ልታስዛት ትችላለህ ያው እናት አባት ልጁ እንደሚቆጣው ሁሉ ባለም ባለቤቱን የተወሰነች ነገር በማሳየት ኮርኮም ሊያደርግ ይችላልና ያን ጊዜ ወላ ተድሪቢል ወጅሃ ፊት እንዳትመታሉ ፊት አይመታም ነውር ነው ክልክል ነው የወንድም ሆነ የሴትም ሆነ ፊት አይመታም ወላ ተድሪቢል ወጅሃ ፊትን እንዳትመታ ባይሆን ወላ ተቀብህ ሐኪላ አንቺ ማስተል ምን ሽጥፋ እያለ ንሳደባላል አይደል ሐኪላ አትበላት አላህ ያግማሽ አላህ ምን ይበልሽ ብዙ ነገር አለ የሚሉት ቀባሃኪላህ ይሄ አይባልም አላህ ይህዲኪ ነው የሚባለው ቀናው መንገድ ይምራሽ ነው የሚባለው እንጂ ወላ ተዓውኑ ሸይጣን ነው ሰይጣንን አታግዙ ነው መጀመሪያውን እሷ አልመቸው ብላ መጥፎ ሆና ከሆነ ቀባሃኪላህ ስላት ይብሳል እንጂ አይቀንስም ወላ ተህጁር አትራቅ አትራቅ እንግዲህ ሴቶችን አደብ ከሚያስይዙበት ባህሪ አንዱ መኝታ ላይ መራቅ ነው ግን መኝታ ላይ ራቅ ሲባል ደግሞ ወላ ተህጁር ኢላ ፊል ቤት እዛው ቤት ሆነህ እንጂ ከቤት ወጥተህ ውጪ ደርማት አይደለም ያው ያባወራ አልጋ የታወቀ ነው አልጋው ላይ ከተኛ ደስተኛ ነው ማለት ነው ደስተኛ ካልሆነ ወርዶ መሬት ሊተኛ ይችላል ወይም ሶፋውን በመጅሰል አረቢ ላይ ሊያደር ይችላል ይሄ ማለት ከባለቤቱ ማግኘት ያለበት ነገር አላገኘምና አልተደሰተም ማለት ነው ለሚገባት ጭቅጭቅም ሆነ ርክም ሆነ ዱላም ሆነ መረበሽ የለበትም فلا يضربها واذا جاء ما يوجب تاديبها بالضرب መመታት አለባት ጉዳይ ላይ ከደረሱም فعليه اجتناب الوجه ፊቷን መጠንቀቅ አለበት እንዳይመታት ለምን ሊከራመቲ ፊት ክብር አለው እንደገና ወሌ ሐሳስየት ይላል በጣም ሐሳስ ቦታ ነው አንድ ሰው ሊወርቅ ኳስ ቢሮጦ ፊቱን ነው የሚከላከለው ዱላ ሲያቃጡት ፊቱን የሚከራከሩ አንድ ሰው የፊት ነገር ከባድ ነው እንደገና ፊት ላይ ያለ አይብ በልብስ አይደበቅ በማይደበቅ ወደ ሰውነት ጋር ሰንበር ማን ቢያወጣ ቢያንስ ደበቅ ይደረጋል በልብስም በምኑ በፊት ላይ ያለ አይብ ዓለም ነው የሚያየው ሌላው ወደ ባለቤቱ ሲገባ ቢበሻሸት ወጅ ፊቱን ፈካ አድርጎ እሷን ፊቷን ፈካ አድርጋ እንጂ አቆማትሮ አበሰ ወተወላ ሆኖ መሆን የለበትም እንደገና እሷን መገሰጽና መናገር ካለበት ደግሞ በስድማትና በተለያዩ መጥፎ ባህሪያቶች ሳይሆን አላህ ያዲኪ ከዳ በማለት በሚያሳምር ነገር እሷን ደስ በሚል ነገር ነው መናገር ያለበት ነው እዚህ ጋር ከዚህ ሐዲስ የምንወስደው ባል ሚስቱን መቀለብ አለበት ነው አሁን ገልብጣችሁ ታመሰለኝ ባል ሚስቱን መቀለብ ግዴታ ነው ዋጅብ ነው ነፈቃ ለምን ስትበላ አብላት ትእዛዝ ነው ስትለብስ አልብሳት የአልባሳት ጉዳይ የምግብ ጉዳይ የመኖሪያ ጉዳይ ባልን ነው የሚመለከተው እንጂ ምስና አይመለከትም ነው ሌላው ያው አንዳንድ ካጠፉና አስፈላጊ ሆኖ ከተገኘ አንዳንድ ቸብቸብ ማለት ቁርአንም ገልጾታል ያው ይቻላል ብለዋል ነው ያ እንዳይመጣ ጠንቀቅ ነው ሚጥሚጣ ከሆነችና ምላሷን የማ ስርዓት ማታሲዝ የምትለቅ ከሆነች የግድ አለንጋ ያስፈልጋል ነው ባቡል ኢንፋቅ ይመጣልናል ኢንሻአላህ የቀለብ ጉዳይ ማን ማን ይቀልባል በማን ላይ ይወጅባል የሚለው ነገር በግልጽ ይመጣል ሌላው ባልና ባል የማቡካት የመጋገር ግዴታ የለበትም ብለዋል አልኢንሳፍ በክታብ ላይ ليس على الزوجة ما اراد በሚስነው ለከተው ليس على الزوجة عجن ولا طبخ ونحو ذلك على سبيل المذهب ሴቷ ነው እያለ ያለው ሴቷ የማበሳሰል ግዴታ የማብካት ግዴታ የለባትም የሚል ኢንሳፍ የሚባከበ ተገልጿል ብዙ ሰዎችም ይሄን ተጉዘውበታል ይላል ግን ይሄ እኮ ጅምሁሩ በዛ አይደለም ያገሩ ባህል ይወስነዋል ነው ያገሩ ባህል ይወስነዋል ወደ መተማ ጎንደር ከሄዳችሁ ድግስ ሲደገስ ወጥ የሚሰራው ማን ነው ወንዶች ናቸው የድግሱ ባለቤት ወንዱ ኃላፊነቱ ወስዶ ወጥ ሰርቶ ወንዱ ነው የሞራ ወደ አንዳንድ ቦታ ስትሄዱ ያው እንጀራ ማብካት መጋገር ወጥ መስራት የሴት ነው የወንዶቹ ያው ፍርዳዋን የመግዛት የማረድ የመግፈፍ ስራ ብቻ ነው ስለዚህ ሴቷ ልትጋግር ልታቦካ ትችላለች እንዲያገሩ ባህል አገሩ ባህል ያከለለ ደግሞ ያው መስላ ማደር አለባት እንጂ ከሀገር መውጣት የለባትም ይያለን ነው ታየህ የአዲስ አበባ ሴት በሰራተኛ የሚኖረው ትልቅ ከተማ ገጠር ላይ ደግሞ ሰራተኛ አይታወቅም ስለዚህ እንደ አካባቢው መታየት አለበት እንጂ አንድን ህግ ባንድ ላይ መጫን የለም ነው አላየሃል በቤት ውስጥ እስካለች ድረስ የማበሳሰሉ ጉዳይ በሸሪዓ በቁርአን ባህር የተነገረ ነገር የለም እሷ ታብስል እሱ ያብስል ሌላ ሲያብስል የሚል ነገር የለም ግን ከላይ እንደው ሲወር ሲዋረድ የመጣው ነው በእና አይሻ ማየን ሴቶች እየሰሩ እያቀረቡ ነው ስለዚህ ባይሆን ወንዶች ጨርሰው ውሃ ፈሰሰልሽ የሚሉ እንዳይሆኑ እንጂ ያግዟት ነው ነብዩ ሰለላሁ ዐለይሂ ወሰለም ቤት በሚኖሩበት ሰዓት በምን ባህር እንደሚገኙ አይሻ በደንብ ገልጻለች ተናግራለች ካነ في ምህነቲ አህሊሂ ነው ይخدሙ ነበረ እሷ ወጥ ስታበሳስል ምጣድ ስትጥል እሳቸው ደግሞ እቃ ያጥቡ ነበረ ወዘተ ተብሏል እንዳታስለምድ ይላል አንዳንድ ወንድ ሚስት ፊት ምናምን እንዳታስለምድ ካስለምድክ አለቀልህ ባሪያ ሆነ ትቀጥላለህ ይላሉ ሞታቸው ይሁን እንጂ እንግዲህ የውጭ ምግብ እንዳታስተምራት ይላሉ አንዳንዶች ደግሞ ዛሬ ደከማ በካስተማርካት ነገም ነገ ወዲያ ታስተንፋታለህ ይላሉ አላየሃል እንግዲህ የሚገባት ከሆነ ቢያግዛት ጥሩ ነው ያግዛት ነው የምንለው ማገዙ እንደ የበታችነት ራስን ዝቅ እንደማድረግና ሌላ ትርጓም የሚያመጣ ከሆነ ራሱን ማስከበር ደግሞ ይኖርበታል በሉ ቀጥሉ وعن جابر بن عبد الله رضي الله عنهما قال كانت اليهود تقول إذا أتى الرجل امرأته امرأته من دبرها في قبلها كان الولد أحوال فنزلت نساؤكم حرث لكم الآية البقرة مئة ثلاثة وعشرين متفق عليه واللفظ للمسلم ይሄ ኪታብ አያፍርም እንግዲህ እሱ ካላፈረኝ ማናፍርም وعن جابر بن عبد الله رضي الله عنهما قال كانت اليهود تقول إذا أتى الرجل امرأته من دبرها في قبولها كان الولد أحول فنزلت نساؤكم حرث لكم فأتوا حرثكم أن شئتم متفق عليه واللفظ لمسلم كانت اليهود አይሁዶች ይሉ ነበረ ያምኑ ነበረ ተቆሉ ትናገር ነበር ይሁዶቹ ያው ብዙ ሰው እንደ ሴት ማናገር ይቻላል የቁሉን አላለም ተቁሉ ካነት اليهود ተቁሉ ይሁዶች ትል ነበር ነው ያው ይሉ ነበር ማለት ነው اذا اتى الرجل አንድ ባል በሚገናኝ ሰዓት ኢምራአተሁ ባለቤቱን ሚን ዱቡሪሃ ይችን በደንብ ይውልኝ ፊ ዱቡሪሃና ሚን ዱቡሪሃ ይለያያሉ ፊ ከሆነ ውስጥ ነው የሚያመለክተው ሚን ከሆነ አቅጣጫ ነው የሚያመለክተው ሚን ዱቡሪሃማ ከበስከኋላዋ ማለት እንጂ በፈገራዋ ማለት አይደለም ከበስ ሆኖ ፊ ቁቡልሃ ዝጋገ ፊ መጣች ፊ ቁቡልሃ በዛው በብልቷ ማለት ነው ከኋላ ነው ግን በብልቷ ከተገናኛት ካነል ወለዱ አህወለ በዛ ግንኙነት የሚፈጠረው ልጅ ሸውራራ ይሆናል አህወል ማለት ተህዊላት ይባላል የሚቀናዘል መንገድ መስቀልያ መንገድ ሲመጣ ተህዊላ ይላል አህወል ማ ሸውረር ያለ ፊት ፊቱ ዙሮ ወደ ጎና ወደ ጎን የሚያይ ማለት ነው ሲያውስ ወደ ጎን የሚያይ መሰል ግን ፊት ያያል ሸውራራ ይሆናል ለምን ከኋላ ስለሆነ በአቅጣጫው ስላልሆነ አቅጣጫውን ሳተ አይኑ ማለታቸው ነው የነሱ አባባል ነው እውነት አይደለም ፈነዘለት እነሱን የሚነቅፍ አባባላቸው ትክክል እንዳልሆነ የሚያመለክተው አልቁርአን አንገዝ ወረደች ምን አለ ኒሳኡኩም ሴቶቻችሁ ሚስቶቻችሁ ሐርፍ ለኩም የናንተ ማሳዎቻችሁ ናቸው ማሳ ታቀላችሁ እርሻ የአዝርት ቦታ ማለት ነው የአትክልት ቦታ ሐርፍ ይባላል ስለዚህ ማሳውን አንድ ሰው እንዴት ማረስ እንዳለበት ነው የሚያቀው ፈአቱ ሐርሰኩም አናሽቱም እንደፈለጋችሁ ከላይ ወደታች ከታች ወደ ላይ አግዲመ ታረስከው እንደፈለከው ረሰው ነው ብቻ የሰመረት እንዳገፋ የራስ ከመረት ረስ አሁንም ብልትን ቦታው እንዳትስት በየትኛው ማቅጣጫ መተህ እዛ ቦታ ላይ አድርስ ነው ችግር የለውም ይሄ ቁርአን የመጣበት ምክንያቱ ከበስ ከኋላ አይቻልም ሲሉ ለሚሉት ነው እንደሚቻል በግልጽ የተናገረበት ነው ነው متفقون عليه واللفظ لمسلم ምናልባት የአረበኛውን ቋንቋ በደንብ ያልቻሉ ሰዎች ምን ድቡሪሃ ፊ ቁቡሪሃ የሚለውን ነገር ያው ለሊዋጡ ሊጠቀሙት ይችላሉ ላ ሊዋጥ አይፈቀድም ከብልቶች ባለ ነገር አይፈቀድም በፈጋራ ማለት ነው ግን ከበስከ ኋላ ሆኖ በዛው በተለመደው ይቻላል ነው حرث لكم موضع حرث لكم شبه نساءهم بموضع الحرث تشبيها لما يلقى في ارحامهن من النطف بالبذور ايوه ብልት ላይ ብልቱን ሲያስቀምጥ አንድ ባል ምን ያደርጋል ልጅ ይዘራል ማለት ነው የሚዘራው አዝርት አለ የሚበቅለው ልጅ ነው ማሳንም ያረሰ ሰው ዘር ይዘራል ይበቅላል እጽዋት ነገር ይመጣል ሁለቱ ተመሳሳይ ነገር አላቸው እዛ ቦታ ላይ ዝናብ አዝንቦ ዘር ሲዘራ እንደሚበቅል ሁሉ አሁንም እዛ ቦታ ላይ አዝንቦ ዘር ያበቅላልና ነው ሲማን አይሁዶች የግንኙነትን አይነት ያጠቡ ነበረ ካኑ ደይቁነ في هيئه الجماع የግንኙነት አይነቶች ብዙ ናቸው አንድ አቅጣጫ ብቻ አይደለም የሁዶቹ ሊቀንሱ ይፈልጋሉ من غير استناد الى علم ያለምንም በቂ ዕውቀት አውስና ኸዝረጆች አንሳሮች ማለት ነው የነሱን ብዙ ባህር ይወርሱ ነበረ ብዙ ጊዜ ለምን አለክታው ስለሆነ አካባቢ ላይ እና የሁዶች ከቀጠፉት መካከል አንዱ ቅጥፈታቸው اذا الرجل امراته من دبرها في قبورها كان الولد المقدر من ذلك الجماع احول ይሆናል ይሉ ነበርና አላህ ይህን ቁርአን አምጥቶ እንደሚቻል አህዋልነት ሸውራራነት እንደማይመጣ ገለጸላቸው يحرفون الكلمه عن مواضعه ተባሉት እነሱ አንድን ቃል ያለ ቦታ ይተረጉሙታል ተብሏል ومنهم اميون لا يعلمون الكتاب الا امانيه وانهم الا يظنون فويل للذين يكتبون الكتاب بايديهم ثم يقولون هذا من عند الله ወዮላቸው አለ አላህ ለነዚያ መጽሐፍን በእጆቻቸው ጽፈው ይሄ ከፈጣሪ የመጣ መጽሐፍ ነው እያሉ ሰዎችን የሚያታልሉ ወዮላቸው ይህ በመጽሐፍ ቅዱስ ላይ ብዙ ተጨምረዋል ጎለዋል እየጻፉ መጽሐፍ ቅዱስ ይሄን አለ እያሉ የሚሉ ብዙዎች አሉ አዲስ አማሪዎች እና ወዮላቸው እያሉ ነው እሺ ቀጥሉ وعن ابن عباس رضي الله عنه عنه عنهما قال قال رسول الله صلى الله عليه وسلم لو أن أحدكم إذا أراد أن يأتي أهله قال بسم الله اللهم نجي اللهم جنبنا اللهم جنبنا الشيطان وجنبنا الشيطان ما رزقتنا فإنه إن يقدر إن يقدر بينهما ولد في ذلك لم يضره الشيطان أبدا متفق عليه طيب يا إيه، مجر شهر ساكني هنا وعن ابن عباس رضي الله عنهما قال قال رسول الله صلى الله عليه وسلم لو أن أحدكم إذا أراد أن يأتي أهله قال بسم الله اللهم جنبنا الشيطان وجنب الشيطان ما رزقتنا فإنه إن يقدر بينهما ولد في ذلك لم يضره الشيطان أبدا متفق عليه ابن عباس نبي عليه الصلاة والسلام እንዲህ አሉ ይሉናል لو أن أحدكم አንዳችሁ اذا اراد ባሰበ ጊዜ ان ياتي اهله ባለቤቱን መገናኘት አብሮ ማደር ባሰበ በፈለገ ሰዓት ቃለ ካለ ቢስሚላህ በአላህ ስም ጀምረዋለሁ ማለት ነው ግንኙነቱ اللهم ጌታችን ሆይ ጀንብነ ሸይጣን ሰይጣንን አረቅልን ከኔም ከባለቤቴም ወጀንብ ሸይጣን ሰይጣንን አረቅልን ማ ረዘቅተና ከሰጠህን ነገር ከምትሰጠን ነገር ከምትወስንልን በዚህች ግንኙነታችን ከምትወስንልና ከምትሰጠን ላይ ሰይጣንን አረቅልን የሚለውን ዱዓ ቀርተው ግንኙነት ከፈጸሙ فانه اي الامر والشان ጉዳዩ ان يقدر ከተወሰነላቸው በእነማ በማከራቸው ወለዱን በዛ ግንኙነት ልጅ ይወለዳል ተብሎ ከተወሰነላቸው في ذلك በዛ ግንኙነት ለም يضره الشيطان ابدا ያንን ልጅ ሰይጣን በምንም ተአምር አይጎዳውም ለም يضره ነው አይተናኮለውም አይደለም ይተናኮለዋል ግን አያጠቃውም አይጎዳውም ነው እዛ ቦታ ላይ ተዛይድ መሄዱ አመቅራት ይላሉ ለማስታወስ ሞክሩ ቢስሚላህ اللهم جنبنا جنبنا الشيطان وجنب الشيطان ما رزقتنا የሚለውን ዱዓ ቀርቶ ግንኙነት አድርገው በዛም ግንኙነት አላህ ልጅ ወስኖላቸው ሰጥቷቸው ካደረ ለሚዱረሁ ሸይጣኑ አበዳ ያን ልጅ በምን ተአምር በህይወቱ ማለት ነው ሰይጣን አይጎዳውም አያሸንፈውም አያጠቃውም ብለው ነብዩ አለይሂ ሰላም ተናግረዋል ነው የሚለው ሐዲሱ ሙተፈቅ አለይህ ነው ለም يضره አካላዊ ችግር ማያደርስበትም ዲናዊ ኢማናዊ ችግር ማያደርስበትም በዲን ማይፈታተነውም ማን ተፈታተና ያጠቃውም በአካሉም እንደዛው ማለት ነው ይላል واني اعيذها بك وذريتها من الشيطان الرجيم امراه الصالحه امراه عمران የኢምራን ሚስ ምንድን ያለችው واني اعيذها بك مريم وذريتها من الشيطان الرجيم الله من قال فتقبلها ربها بقبول حسن وانبتها نباتا حسنا وكفلها زكريا الى ያው ከሰይጣን ልንጠበቅ የምንችልበት አካላዊ ሆነ ስውራዊ ይሄ ዱዓ ይሄን የመሳሰለ ዱዓ ነው ነው الذاكرين الله كثيرا والذاكرات የሰው ልጅ ራሱ ከሰይጣን መከላከል መጠበቅ እንዳለበት ሊጠብቀው የሚችለው ደግሞ በርካታ ዱዓዎች እንዳሉ ከዚሁ መማር ይቻላል ነው የሰው ልጅ በኒ አደም በዚህ ዱንያ ህይወቱ ላይ ሰይጣን ሁልጊዜ ይፈታተነዋል ይከታተለዋል ስራውን የይሉኝ የስሙል ለማድረግ በቃ የማያደርገው ጥረት የለም ነገር ግን ለሰይጣን ተንኮ ማን ነው ቦታ የማይሰጥ ጠንካራ ሊወሰው ሰው ሲመጣ ተሮብሮ አላህን በማስታወስ የሚጥር ሰው ይፈጠራል ይሄው በዱዓ የተወለደ ማለት ነው ይሄን ዱዓ ተደርጎ የተወለደ ሰይጣን ምንም ቢሆን ሊያጠቀው አይችልም ነው ባጭሩ هذا والله اعلم وصلى الله وسلم على نبينا محمد وعلى اله وصحبه اجمعين والسلام عليكم ورحمه الله وبركاته